الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم من نبر هذا كفر عندنا مكرا بسم الله الرحمن الرحيم من نبر هذا أبو هريرة إيه؟ وعن أبي هريرة رضي الله تعالى عنه لا يحتكر إلا خاطئ من معنى لا يحتكر إلا خاطئ احتكار ما لم ندم ما دلل አያደልብም አያደልብም ስተተኛ ሰው እንጂ بن يسمت ወደ መጋዘን እያስገባ كجبا አያግድም مالك ነው ኢካር ማለት وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم قال يا الله ملكتني من يلالو لا تسر الابل والغنم ላቱስሩ አታስኪቱ ማለት ነው። ላቱሰሩ አልኢብሉ ማስጋት እንድታ እንትኗ ጡቷ ወይንም ወተቷ እንዲጨምር ማድረግ ማለት ነው። ማስጋት እንደዛ ነው እንደዛ ማስጋት ማለት እመጫትላም ወይንም ደግሞ ፍየልን ምን ያደርጋሉ? ጡቷን ያስሩታል ወይም ማለቡን ይተውታል። ማለቡን ከተውት ሶስት ቀን አራት ቀን ካደረች በኋላ ጡቷ ምን ይሆናል? በጣም ይፈሳል እንደዚህ ትልቅ ይሆናል። በዛን ሰዓት ገበያ ያወጡና ይሸጣሉ። ገበሬዎች እንደዚህ ያደርጋሉ ማለት የሚገዛው ሰውዬ ምን ይላል? ጥቂቷ እንደዚህ እንትን ካለ ወተት ምላምናት ማለት ነው ብሎ ይገዛ ይሸወድ ይችላል። ላትፈሩ ልኢብሉ ግመልን ማስጋት አይፈቀድም። ወልገነሙ ፍየልንም እንደዚሁ በግን የፍየልና የበግ ወተት ይጠጣሉ። አረቦች እንደዛ ነው። ላትስሩ ለሰዎች እናንተ ብሎ ከተከለከለ ላቱ ሰሩ ቢልመጅሁል ሁለቱም ይቻላል። ላቱ ሰሩ ልኢቢሉ ግመልን ማስጋት አይፈቀድም። ወልገነሙ እንደዚሁም ፍየል ወይም በግ ፈመን ኢብታዓሃ የገዛት ሰው ከተስጋተች በኋላ ባዕድ ከዛም በኋላ የገዛት ሰው ፈሆ ቢኸይር ነበረይን ከሁለቱ ሐሳቦች የመረጠውን ይወስዳል። ባዕዳ አየሕሉ ባሃ ካለባት በኋላ ኢንሻአ ከፈለገ አምሰካ እዛው ያስቀራል። ወኢንሻ ከፈለገ ደግሞ ረዳሃ ይመልሳት ወሳዓን ሚን ተምሪን አንድ ቁና ትምህርት ጨምሮ ይመልሳል። ገብቷችኋል? ማስጋት ስልክ ነው አይደል? ምንድን ነው ያልኳችሁ? ላትሰሩ ልኢብሉ ግመል ማስጋት አይፈቀድም። ወልገነሙ ፍየልን በግም ማስጋት አይፈቀድም። ለምንድን ነው የሚያስግቷቸው? እናግቱ ወይንም ጡታቸው እንዲጨምር ወተታቸው እንዲጨምር የሚያደርጉት ለምንድን ነው? ሶስት ቀን ማለብ ይተውታል ወይ ጡታቸውን ያስሩታል። ተስሪያ ይባላል። እንደዛ አይነት ለመሸወድ ነው። ገዢው ሰውዬ ተታሉ እንዲገዛ ነው። ወተት ላምናት ማለት ነው። ጡቷ እንደዚህ ትልቅ ከሆነ ይላል። እንደዛ ማድረግ ሰዎችን መሸወድ አይፈቀድም ነው። አትሰሩል ኢብሉ ወልገነም ፈመን ብተአሃ የገዛ ሰው ባዕድ ከዛም በኋላ ምን ከተደረገች በኋላ ማለት ነው ተስሪያ ማስያቱ ከተፈጸመ በኋላ የገዛ ሰው ኋላ ከተረዳና ካወቀ ከሆዴ ኸይር ነበረኝ ይህ ገዢ ምርጥ ሁለት ሀሳቦች ይኖሩታል። ከሁለቱ የመረጠውን ያደርጋል። የኸይር ነበረኝ ከሁለት አመለካከት የመረጠውን ያደርጋል። ምን ምን ባዕዳ አየሕልባሃ ካለባት በኋላ ከነቃ ከሁለት ምርጫ የፈለገውን ያደርጋል። ለምሳሌ ምን ምን እንሻ አምሰካ ካለባት በኋላ ጉዳዩን ከተረዳ በኋላ ከፈለገ የያዛት እዛ ያስቀራል። የራሱ ምልክ ያደርጋል። አይ በቃ አልመልስም። አምሰካ እዛው የያዛት ወይንሻ ከፈለገ ደግሞ ረዳህ ላሚቱን ወይንም ግመሊቱን ወይም እንትን ይመልሳል። ወሷ ሚን ተምሪን ባይሆን አንድ ቁና ቴምር ይጨምራል። ለምን አልቦ ተጠቅሟልና ወተቱ ብዙም ይሁን ትንሽም ይሁን ምንም ይሁን ሷአን ሚን ተምሪን አው ሷአን ሚን ሕንጣ ይመልሳል ማለት ነው። ያለበበትን አልቦ የተጠቀመበት ግልጽ ነው። ይሄ ከዚህ ውስጥ የምናገኘው ምንድን ነው? መሸወድ ሰዎች ላይ ማስመሰል እጅግ በጣም ክልክል እንደሆነ ነው። አንዳንዱን የጃፓኑን የቻይና ይላሉ፣ ወይም ደግሞ የሆነ ኪሎ የሚጨምር የሚደረግ አለ። እርጥብ እንደሆነና የሚመዘን ከሆነ እርጥብ እንደሆነና ምን ያደርጋሉ? ሚዛን እንትን እንድል እንዲከብድ ያደርጉታል። የአይነት አደራረግ አለ። ይሄ ሁሉ በዚህ ውስጥ ነው የሚገባው። ፈሩል እግሉ ወልገነ መሸወድ ማስመሰል ነው። ማንኛውም ማስመሰል ያለበት ገበያ ሁሉ ክልክል ነው። በጣም ክልክል ነው። ተግባባን። ወላችን የወተቱ ይለያል። ወይንም የተስኪያተች ላምም ትሁን የተስኪያተች ግመልም ትሁን የተስኪያተች በግም ትሁን ፍየል እነዚህን የገዛ ሰው ካለባት በኋላ ከነቃ ኸይረን ነበረ ይላሉ። ምን አንድ ማስቀረት ይችላል ወይም ደግሞ ላሚቱን እንካ ውሰድልኝ ለባዕድ ይኸውልህ ብሎ መልሶ አንድ ቁና ቴምር መመለስ አለበት። አንድ ቁና ቴምር ለምንድን ነው የሚመልሰው? ለምንድን ነው የሚመልሰው? ወተቱን ስላለበት ማለት ነው። ሐዲሱ ሙተፈቅ ዐለይሂ ነው። ወዲ ሙስሊም ይፈሁ ቢልኸይር ሰላተተ አያም ሶስት ቀን ምርጫ አለው። ሶስት ቀን ድረስ ሀሳቡን እየቀያየር ልመልሳት አልመልሳት ይችላል እያለ ሶስት ቀን ራሱ ጋር መማከር ከጓደኞቹ ከቤተሰቡ ጋር መማከር ይችላል። وفي رواية له ለሱ ለራሱ ለአባ ሁረይራ በሌላ ዘገባ አለቀሃል ቡኻሪዩ ቡኻሪ تعليق አድርጎ ዘግቧታል። ወፊ ሪዋየት ለሁ አለቀሃል ቡኻሪ ቡኻሪ تعليق አድርጎ የዘገባታል። ወፊ ሪዋየት ለሁ አይኒ ሙስሊም ሙስሊም ላይ የሰፈረ ሐዲስ አለቀሃል ቡኻሪ ቡኻሪ በ تعليق ነው የተናገራል። ሙስሊም ግን እንትን አድርጎ ሰንሰለቱን متصل አድርጎ ሙስነድ አድርጎ ተናግሮታል። ቡኻሪ ላይ በ تعليق ነው የተነገረው። ቡኻሪ ምን ብሎ ነው የተናገረው? عن أبي هريرة ብሎ ነው ቀጥታ የተናገረው። ከአቡ ሁረይራ በታች ያሉት ሪጃሎች አልተነገሩም ማለት ነው። تعليق ማለት ነው። ተግባባን? ለምሳሌ ወአን አቢ ሁረይራ ብለን አሁን ቅራት ስንቀራ ብሉግ ምንድን ነው? تعليق ነው የሚባለው እንዳለ። ከአቡ ሁረይራ በታች ያሉት ሰዎች አልተነገሩ። እስከ ቡኻሪ ሙስሊም ድረስ ያሉት ሰዎች አልተነገሩ። መሐመድ ከከማል ከማል ከጀማል ጀማል ከአህመድ አህመድ ከአቡ ሁረይራ አቡ ሁረይራ ከነብዩ ይሄ ሙስነድ ሙሰልሰሉ ሙስነድ ይባላል። ግን ቀጥታ እንትን ዳዕዋ ስናደርግ ወይንም እንደዚህ አይነት ሙክተሰራት ኪታቦችን ስንቀራ አን አቢ ሁረይራ አን አኢሻ እያልን የምንናገረው ተዕሊቅ ነው የሚባለው። ቀጥታ ከሰሃባው የተያዙ ማለት ነው። እሱ በታች ያሉት አልተነገረም። ቡኻሪ ላይ እንደዛ ነው የተዘገበው። አለካ አን ቡኻሪ ወረደ ማአሃ ከሚመልሳት ግመል ጋር ወይንም ከተስጋተችው ገነም ጋር ይመልስ ጣአን አንድ ቁና ምን ጣአሚን ከምግብ ላ የሚበላ ማለት ነው። ለአስተምራ ስንዴ ሳይሆን ስንዴ ያልሆነ ማለት ነው። ቃለ البخاري ወተምሩ አክሰሩ ተምር የሚለው أكثر አለ። እሱ ነው በጣም ثابت አንድ ቁና ተምር ይመልስ የሚለው أكثر ነው ዘገባው ማለት ነው። لا سمراء ማለት ምን ማለት ነው? ስንዴ ያልሆነ ማለት ነው። ምግብ ይመልስ ስንዴ ያልሆነ ስንዴ አይደለም የሚመልሰው። አክሰሩ ምንድን ነው? ከስንዴ ውጭ ያሉ ሌሎች የተለያዩ ምግቦች አሉ አይደል? ጧዓመን ላሰምራ ስንዴ ያልሆነ ሌሎች ምግቦችን ይመልስ መመለስ ይችላል። ወላኪን አልአክሰሩ አክሰሩና ሳቢቱ የትኛው ነው? ቴምር የሚለው ነው። አክሰሩ ሪዋያ ወተምሩ አክሰር ቡኻሪ ላይ ያለው እሱ አክሰር የተዘገበው هذه الحنطة وإنما أمر برد صاع من تمر ليكون عوضا عن لبنها سلوتها قيارين لأن بعض اللبن حدث في ملك المشتري وبعضه كان ليبيعا ግማሹ እሱ ዘንድ የተገኘ ነው፣ ግማሹ ደግሞ ከባዒው ጋር ሲሄድ ሄደለት ነው። ያን ወተት አልቦ አልተጠቅሟል። በዛ ምክንያት ነው የመለሰ። የአጋጣሚ ወተቱ አናሳ ቢሆንም ብዙ ቢሆንም ሶስት ቀን ተጠቅሞ ብዛት ይሁንም ወተቱ ትንሽም ይሁን አያገባል። ነብዩ አለይሂ ሰላቱ ወሰለም በቃ አመረ ቢህ ሷአን ሚን ተምር የሚያሉት እንጂ እንደ ወተቱ መጠን ብለው አልተናገሩም። እንደ ወተቱ መጠን ቴምሩን ወተቱ አነስተኛ ከሆነ ተጠቀማችሁት አነስተኛ ስጡ አላሉ። አንድ ቁና ቴምር ይመለሳል አንድ ላይ ማለት ነው። ተባባል ወአንድ ቁና ገብስ ወአንድ ቁና ማሽላ ወአንድ ቁና ጤፍ ይመልሳል። ولكن التمر أكثر ቴምር እዛ ሀገር አንድ ቁና ማለት እኮ ራሷ በጓ ነው ይገዛ ልጅቱ ነው ይገዛ አቤት የለም አልተጠቀሰም። ከስንዴ ውጭ ነው ጧዓም ብለው የተናገሩት የተዘገበው እያሉ ነው። ከስንዴ ውጭ ነው። ወደሀበ ኢላ ሀዚህ ኢላ ዛሂር ልሐዲስ ጅምሁር አህል ልዕልም በዚህ ፈትዋ አድርገዋል። ወአብታቢህ ሰሓባ ሰሓቦችን ይህን ፈትዋ አድርገውበታል። ወታቢዑን ታቢዕዮችም ፈትዋ አድርገዋል። አንድ ሰው የተስጋተችን ግመል የገዛ ወይ የተስጋተችን በግ ፍየል የገዛ ወይ ላም የገዛ ተመሳስሎበት ጥሩ አስመስለው ሸጠውለት ካለባት በኋላ እንደማታግትና እንደባለፈው እንደማትሆን ካወቀ ምን ማድረግ ይችላል? ላሚቱን ለሻጭ ይመልሳል። ባይሆን አንድ ቁና ቴምር ማስከተልና አብሮ መስጠት መመለስ አለበት ብለው ዑለማዎች እንዳለ ፈትዋ ሰጥተዋል። ሱሐቢዮች ታቢዕዮች ሰጥተዋል። ወላ ዩዕለሙ ሙኻሊፍ አንድ ሙኻሊፍ የሚታወቅ የለም። ይሁን የተጻረረ የለም። الصحابة كصحابة يتجاج أرس برسلم فتوى ستوى وخالفهم في أصل المسألة أكثر الحنفية نجر ما حنفية وخلاف فترة والإسلام عايز كلام من دزامون يلبت ولكنهم لم يأتوا بشيء يجزي لهم لذلك منهم يتأجناتوا دليل على مدتهم نعم تعنتوا فيها درك أنا لك ያሉት ዝም ብለው ዛሂር ደሊል እያለ አንቀበልም ብለው ድርቅ ብለዋል ሐታ ጀዐሉሃ ዕያረን የቅተቢሩነ ቢሃ መን ዩዐዚሙ ኢማመሁ እንደውም በጣም ተዓፍ የተዓሱብ ተዓሱብነታቸው ይላል ባዕዱን ፊል ሐነፊያ ማለት ነው በቃ ይሄ ነገር የፈለገ ነገር ይሁን እንጂ አንቀበልም በቃ ኡስታዝ እንትናችንን ራሱ ሸኻችንን ብቻ ነው የምንቀበለው ብለው እምቢ ብለዋል። ለአለም ኢማሙ አቡ ሐኒፋ አልደረሳቸው ይሆናል። يعظم إمامهم بالموافقة ፈልጦ አኑ ፊ ሰሐቢይ አልጀሊል አቢ ሁረይራን እንደውም ወጋ አድርገውታል። ምን ብለው ቢቂለት ዲራ ምንም ችሎታ ያለለው ወአደም ሙጀረድ ሪዋየት ያዘል ሐዲስ ይችን ሐዲስ ብቻ ስለዘገበ አቡ ሁረይራ በጣም ወርደውበታል። ዝም ብሎ መሸምደድና ላልተመደደ ማሸምደድ እንጂ ግንዛቤ የለውም። ሰሐቢዩን ለማን ብለው ለመዝሃባቸው ብለው አቡ ሐኒፋ አይደለም ባዕዶን ሐነፊያ ናቸው ይሄንን ያለው እና አቡ ሁሬራ ሲናገር በቃ አንድ ቁና ቴምር ነው የተባለው አንድ ቁና ቴምር ነው። እኛም ጋር የሚያስነሳ ጥያቄ አንዳንድ ሊያስነሳ ይችላል አይደል? ወላኪን አመረ ቢሂ ነብዩ ሰለላሁ ዐለይሂ ወሰለም እና ሐዲሱ ሳቢት ነው። እንዴት እንደዚህ ያደርጋል ብለው ነው ማዓነ እብነ መስዑድ ረዲየላሁ ዐንሁ ረዋ በልአፍሳ ሚስለሁ አይዘን በአቡ ሐኒፋ መዝሀብ ላይ ያሉት ሰዎች አቡ ሁሬራ ብቻ አይደለም የዘገበው። አቡ ሁሬራ ብቻ ቢሆን ኖሮ ትንሽ ጧዕን ሊያደርጉ ይችል ነበር። አብደላህ ብን መስዑድን ፈትዋ አድርጓል። በል አፍታ ሚስለሁ አይበን ከሲሩ ሚን ሰሓባ በዚህ ፈትዋ ሰጥቷል። አቡ ሁረይራን ብቻ ወረዱበት ለተዓሱብ ሲባል ማለት ነው። አንድ የአቡሆነ የአቡ ሐኒፋ ተከታይ እኮ ያለው ነገር አለ። ሰምታችኋል አይደል? ምንድን ነው ያለው? እዛ ካለፈ ነፍሱን ቀውለ ሸይኺ ሐዲስና ቁርአን የኔ ሼህ ንግግር ተቃርኖ ከተገኘ ምንድን ነው ያለው? እማመን እማመን ሱኹን ወኢማሙ አወልን ኢላ ቀውሊ ሸይኺና ወይ ሐዲስ ቁርአኑ ተነስቷል በሱ በሱ በኡስታዙ ቀውል ማለት ነው። ወይ ደግሞ ምን ተደርጎ መታወለ መፈሰር አለበት በእኔ ኡስታዝ አመለካከት መፈሰር አለበት። ስለዚህ መሐባ ማለት የራሱ ፍቅር ወደ ምን ወስዶት ነው? ወደ ተዓሱብነት ወስዶት ነው። እዛ መሆን ያለበት እና አቡ ሐኒፋ አይደሉም። እነሱማ የራሳቸው ተናግረዋል አይደል? አቡ ሐኒፋ ምን ነበር ያሉት? ኢዛ ሷሐል ሐዲሱ ምን ነብይ ሰለላሁ ዐለይሂ ወሰለም ፈዐለ አልዐይኒ فعلى العين والرأس እቀበለዋለሁ አህለ ወሰህለን ብዬ ከሷሃባ ከሆነ አሁንም አህለ ወሰህለን ብዬ እቀበላለሁ ብለዋል የኔን ቀውል ተውት ግን ከታቢዕዮች ከኔ ባች ሰዎች ከመጣ ንግግር የኔን የሚቃረን እነሱም ወንድ እኛም ወንድ ምንድነው ልዩነታችን መሰለ የሁላችንም ሀሳብ ነው አስተያየት እሺ وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم ነብዩ عليه الصلاه والسلام መረ አለፉ አላ ሱብረቲን በቁልል አጠገብ ምን ጣዓም የሆነ የምግብ ቁልል እንደ ሐዲስ አለ وعن ابن مسعود رضي الله تعالى عنه قال من اشترى شاة عن ፍየል የገዛ ሙሐፈላ ማለት የተስጋፈች ማለት ነው ሙፈራት እንደማለት ነው ሙሐፈላ ሙሐፈላ ሐፍል የተደረገች ማለት እንድታግጥና ጡቷ ወተቷ እንዲጨመር የተደረገች ምን ማለት ነው? ላም ምን አደረገች ነው የሚባለው እ አይ እስኪ ከኋላ ምንድን ነው የሚባለው? ላሞተ ቷ ጭምርና ጡቷን እንደዚህ እግሯን እንትን ሲለው ምን ምን አለ ነው የሚባለው እ አጋተች እስኪ ሌላ እ መጣው እ አጋተች አጋተች ታውቃለህ አጋተች መን ይስተራ ሻተን በግ የገዛ ወይም ፍየል የገዛ ሙሐፈለተን የተስጋተች እንድታግት የተደረገች ፈረዳሃ ይመልሳት ገዡ ፈሌሩድ ማአሃ ባይሆን ከሷ ጋር ይመለስ ሷአን አንድ ቁና አንድ ቁና ነው رواه البخاري بخاري ነበር ሐዲስን የዘገበው ወዛደ الاسماعيلي እስማኤልይ ጨምሯል በያን ለማድረግ ምን ሚን ተምሪን ይላል ሷአን ሚን ተምሪን ታያይዛላችሁ ማለት ነው አንድ ቁና ተምር ይመልስ አንድ ቁና ተምር ይመልስ አብደላህ ብን መስዑድን ፈትዋ ሰጥቷል አቡ ሁረይራ ብቻ አይደለም በዛች መስመር ብቻ ስለደረሳቸው ነው ባዕዱ ባዕዱ الحنفية አየሩ አባ ሁረይረተ በቂለት ዲራያ እውቀት የሚያንሰው ዝም ብሎ ሸምዳጅ ብቻ ነው ያ ሐነፊ ይህ ዘግናኝ ንግግር ነው ሶሃባ ላይ ግን እንደዚህ አይነት መሰንዘር እኔ በጣም ዘግናኝ ንግግር ነው وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم መረ አላ ሱብረት ሚን ጣዓም በሆነ በምግብ ቁልል አጠገብ አለፉ ነብዩ አለይሂ ሰላቱ ወሰላም መረ አለፉ ነብዩ አለይሂ ሰላቱ ወሰላም አላ ሱብረቲን በቁልል አጠገብ ማዱሚዓ ሚን ጣዓሚ ወገይሪ ከልኩማ ቁልል የምግብ ቁልል እንደዚህ ተቆልሎ ባጠገቡ አለፉ ፈአድኸለ የደሁ እጃቸውን ውስጥ አስገቡ ትምህርቱ ውስጥ ፊሃ ትምህርቱ ውስጥ ቁልል ውስጥ እጃቸውን አስገቡ እና ሲያወጡ ከውስጥ ፈናለት አሳቢዑ የነብዩ ጣት አጋጠማት በለለን እርጥበት ነገር አገኘ ምርቱ ከላይ ሲያዩት በጣም የተዋበ ደረቅ ደስ የሚል ነው። እጃቸውን ውስጥ አስገብተው ሲያወጡ እጃቸው እርጥበት አለው። ስለዚህ ከውስጥ ያለው ምግብ ምንድነው ማለት ነው? በስብሷል። ዝናብ ዘንቦበታል ወይ ውሃ የሆነ ገብሶበታል። ፈናለት አሳቢዐሁ በለለን እርጥበት ነገር አገኙ ከቁልሉ ውስጥ ፈቃል እንዳሉ ማሃዛ ምንድነው ደግሞ ይሄ ያ ሰው ያ صاحب الطعام አንተ ባለ ምግብ ባለ ቁልሉ ምን ማለት ምንድነው ይሄ እርጥበት ውስጥ ያለው አሉ قال اصابته السماء አሳበተው ሰማ ሰማይ ማለት አይደለም እዚህ አሳበተው ልመጠር ዝናብ ዘንቦበት ነው አላቸው ያ ረሱላህ ዝናብ እኮ ዘንቦበት ነው አላቸው ቃ አፈላ ጃአልተው ፈቁጣ እና ከቁልሉ ከላይ ታደርገውም እንደ በሰበሰውን አሉ ከየራሁና ሰዎች እንዳዩ ለምን ትሰውዳለህ ከላይ ጥሩ ጥሩ ያለውን ከላይ ቁልለ ከስር የበሰበሰውን አድርገህ እንድታስቀምጣለህ አፈላ ጃዓልተውና አታደርገውም እንደ ፈውቀ ጧም ከምግቡ ከላይ አታደርገውም የበሰበሰውን ከየራሁና አስገዢዎች እንዲመለከቱት መንጋሸ ያታለለ ፈለይሰ ሚኒ ከኔ እኮ አይደለም አለ። ያታለለ ሰው ከኔ አይደለም አለ። ከላይ ምን ነበር ያደረገው እሱ ደረቅ ደረቁና ያልበሰበሰውን ወይንም ደግሞ ያልበቀለውን ነገር ከላይ አድርጎታል። እሱ ላይ ግን ብልሽ ይህንን የተመ የመሰለ ያ ሱብሃንአላህ ሺህ አይነት ሽወዳ ነው ያለው። በርበሬ ውስጥ የሚጨመር ነገር አለ አይደል? ስኳር ውስጥ የሚጨመር የለም። አሸዋ ጨው ይጨምራሉ። ቅቤ ውስጥ ምን ይጨምራሉ? ሙዝ። ጤፍ ውስጥ ምንም አይጨመርም። እ ግን ምን ያደርጉታል? ሚዛንን እንትን እንደ ያረጥቡታል፣ እንዲረጥብ ይደረጋል። በቆሎውንም እንደዚህ ሀታ አፈር ራሱ እኮ የሚጨምረዋል ይባላል። ኩንታል ለምሳሌ መቶ ኩንታል በአንድ ላይ የሚሸጥ ከሆነ ሰውየው የተወሰኑት አፈር ሊሆን ይችላል። እንደዚህ አይነት ሽቦ አንድ ኩንታል ውስጥ የተለያየ ነገር ያደርጋል። ከስር የሆነ ነገር ከላይ የሆነ ነገር ያደርጋል። ነጭ ጤፍና ሰርገኛ ጤፍ የሚባል ከሆነ ነጭ ጤፍ በጣም እንትን ሚዛን እንትን ውድ ከሆነ ከስር ያለውን ሰርገኛ ያደርጉና ከላይ ያለውን ነጭ ጤፍ ያደርጉታል። ይሄ ሁሉ በጣም ሽውዳል። ታጥፊፍ አንደኛ ደግሞ ሰፈራው ላይ ራሱ ስፍሩ ላይ እየተሰፈረ ከሆነ ለመሸጥ ከስር ይመቱታል። ምን አልዓጀብ ረአይት ማለት በኩባያ እየሰፈሩ ወይንም ደግሞ በሆነ ነገር እየሰፈሩ የሚሸጡ ከሆነ ከስር ይመቱታል። ወደ ውስጥ ይገባል። ወደ ውስጥ ሲገባ የሚይዘው አነስተኛ ነው ልጅ ያደርጋል። ሲገዙ ደግሞ ወደ ውጭ ይመቱታል። ሱብሃንአላህ እ ከላይ ራሱ ሊቀን ይቀንሳል። ችግር የለም። ግልጽ ከሆነ ችግር የለም። ግን ከታች ቀይ ጤፍ ወይ ሰርገኛ ጤፍ አስቀምጠህ ከላይ ሶስት ኩንታል አራት ኩንታል ነጭ ጤፍ ቆልለህበት ይሄ ቁልል እኮ ነጭ ጤፍ ነው ወደ አምስት ኩንታል ነው ዝም ብለህ ግዛይ ብትል አይፈቀድም። ከውስጥ ያለውን ቀይን ማወቅ አለባቸው። እንደዛ ከሆነ እንደዛ አድርጎ ማለት መሸወል የለበት ራሱ ነው እኮ ያላህ አፈላ ጀዐልተው ፈውቀ ጣዕምና ከምግብ በላይ አታደርገውም? ከየራሁና ሰዎችን ላይ من غش ያታለለ فليس ሚኒ ከኔ አይደለም ብለዋል። ከኔ በኔ هداية ውስጥ ያለ አይደለም። ቃለ ነው ከዳፍል ኡሱል በያን بياء المتكلم የተናገሩ من غشنا فليس منا የሚል ሌላ ዘገባ ወማዕናሁ መን እህተዳ ቢሀዲ በእኔ አካሄድ የሚሄድ ሰው واقتدى بعلمي የኔን እውቀት ሞዴል አድርጎ የተከተለ ወዓመሊ የኔን ስራ የሚሰራ ሰው ወሓስ ወሑስነ ጠሪቀቲ ጎዳናዬን መልካም ጎዳናዬን የተከተለ ሰው ይህን ስራ ይሰራል። ወካነ ሱፊያን ብን ዑየይና የክረሁ ተፍሲረ ሚስለ ሀዛ ወየቁል በልንሰኮ አንተ ኡይል ሱፊያን ብን ዑየይና ፈለይትን የሚያለውን አይፈክረውም። አይ እኔ በጣም ያስፈራኛል ይላል። ተመልከቱ ሰለፉን ሳለ የሆነ የፈሩት ነገር አለ። ከኔ አይደለም ብለዋል ነብዩ። ከኔ አይደለም ማለት ምን ማለት ነው? በጣም ብዙ ነገር ነው ያስፈራል። ትርጉሙ ራሱ አላውቀውም፣ አያቀኝም አስቡት ሀታ ይሄ ሰውዬ ከኢማን ይወጣል ለማለት ራሱ ሊያስይዝ ይችላል። እኔ አሰማምሬ አይ ከኔ አይደለም እኮ ማለት ይሄ ይሄ ማለት ነው የኔም ጥሩ አካሄድ አልሄድም ማለት ነው እንጂ ጭራሽ አይወጣም ብለው ለመፈሰር ተውላ ሲበዛም ነው የሚለው። ስለዚህ እኔ እኔ አልፈስርም ብለው ዝም ብለው አልፈውታል። ማን ሱፊያን ኢብኑ ዑይና እንደዚህ አይነት ዛቻ በጣም ያስፈራል። ስለዚህ እኔ አላውቀውም ማለት ከኔ አይደለም ማለት በጣም የሚያስፈራው። وعن عبد الله بن بريدة عن أبي رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملاك سنين دار من حابس العنب يكرمن إشت وينم يزبيبن إشت يقدبو ياز أيام القطار بمي كورت أنا بمي لك أمد بس زي أيام القطار قطار مالك يملك أمي أسعر قطوفها دانية قطوفها دانية من حبس يسكر አልዒነብ እሸትን ማለት ነው። የምን እሸት ነው ዒነብ ማለት? ዒነብ የዘቢብ እሸት ነው። ሩጦብ የምን እሸት ነው? የቴምር እሸት ነው። ዛፎቻቸው ምን ይባላሉ? የዘቢብ ዛፉ ምንድን ነው? ዘቢብ የሚወጣለት ዛፍ ምን ይባላል? ለምራፍ ሰይቻቸዋል። ምን ነው ይባላል? የቴምር ዛፍ ምን ይባላል? ነኽል ይባላል። ነኽል ነኽል የሚባለው ዛፉ ነው። ሩጦብ የሚባለው እሸቱ ነው። ሲደርቅ ቴምር ይሆናል ማለት ነው። የቴምር ዛፍ ምንድነው ከተባላችሁ ነኽል። የዘቢብ እሸቱ ምንድነው እ ምን ከርም ከርም ዛፉ ነው። ዒነብ ዒነብ <laughs> ምኑ ነው እሸቱ እና መለሐበተ ያስቀረ አልዒነበ የዘቢብን እሸት ያስቀረ አያመል በሚለቀምበት ሰዓት ሀታ የቢዓሁ ሊሸጥ አስቦ መቼ ለምን ሚመን የተኺذሁ ለሚጠቀምበት ሰው ኸምረን ኸምር አድርጎ ለሚጠቀምበት ሰው ሊሸጥ አስቦ ያገደ ፈቀድ ተቀሐመ ናር እሳት ውስጥ ተማግዷል። አለበሴረቲን እያየ እያወቀ ሆን ብሎ አይኑ እያየ እሳት ውስጥ ተከላክሏል። ይህን ያደረገ ያስቀሩታል። ምክንያቱም ኸምር የሚባለው ነገር የምን ነው? የምን ጭማቂ ነው? የዒነብ ጭማቂ ነው። ከዒነብ የሚወጣው ነው። ኸምር ብዛት የሚያደርጉት አረቦች ማለት ነው። ከዛ ውጭ ያለው አረቂ ይኖራል፣ ጠጅ ይኖራል፣ ውስኪ ይኖራል፣ ምን ይኖራል፣ የተለያየ ከተለያየ እንትን እንትን የተዘጋጀ ማለት ነው። ዋናው ግን ኸምር ኩሉ ማ ዩኸምሩ አልዓቅለ ፈሁ ኸምሩን ኸምር ይባላል። ሁክሙ ተመሳሳይ ነው። ወላኪን ይሄ አረቦች ያዘጋጁት የነበረው ኸምር ከዒነብ ነው የሚያዘው። መን ሐበሰ ልዒነበ የዒነብ እሸቱን አግዶ ያስቀረ ገድቦ ያስቀረሰው አያመልቅጧት በሚለቀምበት ጊዜ አአ ይቺ በጣም በውድ ትሸጣለች፣ ከምር ለሚይዙ ሰዎች እሸጣታለሁኝ ያለ ለቡና ቤት ሰዎች ትሸጣለች አለና አስቀረ። ሐታ የቢአሁ ሊሸጠው ሚመን የተኺዱ ለሚጠቀምበትና ለሚሰራበት ከምረን ከምረን ለሚሰራበት አካል ፈቀድ ተቀሐመና እሳት ውስጥ ተማግዷለች አላ በሲረትን እያወቀ እያየ ማለት ነው። ማአለ ዒልም ቢሰበብ ልሙጅድ ሊድኹሉ ለመግባቱ መግባቱን የሚያረጋግጥበትን ነገር እያወቀ ተማግዷል። እሳት ራሱን ይቀላቀል ተግባባል። ብዙ ሰዎች ናቸው በመጠጥ የሚረገሙ ጠጩ ብቻ አይደለም፣ ጠጡ ያዘጋጀው፣ የጋበዘው፣ የበጠበጠው፣ ይሄ ሁሉ ተሸክሞ የወሰደው እቃ እቃ ያዘጋጀው ምን በቃ የቀዳው ያ ሁሉ ይረገማል። የቀዳው ሰው የራሱ ይረገማል። ወደ አስር ሰዎች ነው አንድ ላይ ተያይዞ የተረገመ። በአንዲት መጠጥ በአንዲት ኩባያ መጠጥ አስር ሰው ይረገምባታል። ራንቻ በጣም ነው ግልጽ ነው ለማንኛውም ገብታችኋል። ስለዚህ ለሙሐረማት ነገር እያወቀ ሆን ብሎ መሸጥ አያስፈልግም። ያጋጣሚ አንተ ገብስ የምትሸጥ ከሆነ ገበያ ገብስ ስትሸጥ ባይሆን ለእንትን ለቢራ እንትኖች ድርጅቶች ገብስህን እንዳትሸጥ ገበያ ላይ አውጥተህ ትሸጣለህ። ገብስ አይታወቅም፣ ለምን እንደሚገዙትም አታውቅም። ያ ችግር የለም ዝም ብለህ ትሸጣለህ። ወላኪን ለምን እንደሚጠቀሙበት ለምታውቀው አካል መሸጥ ግን ክልክል ነው የሚሆነው፣ ክልክል ነው እሺ ለቢራ ፋብሪካዎች ገብስና የተለያየ በቅል ምናምን ነገር አቅራቢ የሚሆነው ነው። በጣም ሐር وعن عائشة رضي الله تعالى عنها قالت قال رسول الله صلى الله عليه الخراج ውጤት ብለዋል። ቢዘማኒ ለሚከፍለው አካል ነው ብለዋል። አልኸራጁ አይል መንሳዓቱ ጥቅም ጥቅሙ ለማን ነው የሚገባው? ቢዘማን ለሚከፍለው አካል ነው ብለዋል። እቃው ቢጠፋ ለሚከፍለው አካል ነው። ምኑ ጥቅሙ ኸራጅ ማለት ውጤት ወይንም ደግሞ መንፋ መናፊዕ ማለት ነው። ጥቅሞቹ ለማን ነው? ለባሚኑ ነው። ቢበማን ለሚከፍለው አካል ነው። ለምሳሌ እቃ ለሆነ ሰው ሸጥክለት፣ እቃ ለሆነ ሰው ሸጥክለት፣ የአጋጣሚ እቃው ላይ አይብ አገኘበት እስከ ሶስት ቀን ድረስ ወይንም ደግሞ እስከሆነ ሰዓት ድረስ የሆነ ምርጫ አለው ብለናል አይደል? በዛ በሚመርጥበት ሰዓት ታክሲ ሸጥክለት ታክሲውን እየተጠቀመ እያለ የሆነ የጎደለ ዕቃ ድንገት አገኘ፣ የተበላሸ ነገር። እስከዛሬ የተጠቀመውና የተበተበውን ገንዘብ ገንዘቡ የማን ነው የሚሆነው? እስከዛሬ ተጠቀመበት የተጠቀመበት ለማን ነው የሚሆነው? ለራሱ ነው። ለምን ይሄ መኪና ቢበላሽ ኖሮ ወይም አደጋ ቢደርስበት ኖሮ ከፋዩ እሱ ስለሆነ ለሚከፍለው አካል ነው ውጤት ውጤት ለሚከፍለው አካል ነው። ከእንስሳው ላይ የሚገኘው ውጤት ከመኪናው ላይ የሚገኘው ውጤት ለማን ነው የሚገባው? እጣው ቢጠፋ ኖሮ ለሚከፍለው አካል ነው የሚገባው። አልገባችሁም? ለገዡ ማለት ነው። እቃው ቢጠፋ ኖሮ ማን ነበር የሚከፍለው? የሚከስረው ማን ነው? ገዢ ነው አይደል የሚከስረው? ስለዚህ ውጤቱ እሱ ነው ማለት ነው። ውጤቱ እሱ ነው ማለት ነው። አልገባችሁም? رواه الخمسة وضعفه البخاري شيخ البخاري هن بتام ضعيف نبلال وأبو داود وصححه الترمذي وابن خزيمة وابن الجارود وابن حبان والحاكم وابن القطة عارف Yeah. إيه؟ إيه؟ ልንለው እንችላለን። ለበዓሉ ቤት እኮ አይደለም እነሱ በዓል ቃል mm ምን ችግር አለው እኮ ምንም ችግር የለበትም ምን ይላሉ ሷሂቡ ሱቡል ማዕናሁ አነ ልመዲዓ ኢዛ ካነ ለሁ ደኽሉ ወግላ አንድ የተሸጠ እቃ የሆነ ውጤት ካለውና አንድ ሰው ገዢው አካል ከተጠቀመበት ትድር ተዓረጅሉን አርዶ ለምሳሌ ሰውየው መሬት ገዛ እንበል ፈተዕመለሃ አው ማሽየተን ወይ እንስሳ ገዛ ፈነተጃ እንድትወልድ አደረገች በል ቆየ አውዳበተን ፈረኪባ እንስሳ ነበር የገዛው እንደዚሁ ተጠቀመበት አው አብደን ፈስተخدመው ወይ ባሪያ ነበር ተጠቀመበት ثم وجد فيه عيبا له ይገርም አይብ አገኘበት ላይ ላይ ጉድለት አየሩ ደረቀባ ሰውየው ይመልሳል ወላ ሸይ አለይ ሲመን ተፈዓቢ በተጠቀመው ነገር ክፍያ የለበትም ምክንያቱም ለምን ለው ብትጠፋ ኖሮ ማበይነ ሙደትል ፈስይ ወልዓቅድ ከገዛበት ጀምሮ እስከመለሰበት ሰዓት ድረስ ባለው ጊዜ ብትጠፋ ኖሮ ሲቃ እሱ ነበር ከፋይ የሚከስረውም እሱ ነበር። ስለዚህ ጥቅሙ እሱ ጋር ነው የሚቀረው ማለት ነው። ዋضح ነው። ገብታችኋል? የማስያት የማስያት የማስያት ያቺ እኮ ሀፍያ ናት። እዛው ላይ ብቻ ነው የምትቀረው። وعن عروة البارقي رضي الله تعالى عنه أن رسول أن النبي صلى الله عليه وسلم أعطاه دينارا عروة البارقي من الناس هو ابن الجعد ويقال ابن أبي الجعد يبالا ويقال اسم أبي عياض يبالا البارقي نسبة إلى بارق بطن من الأزد የአዝድ ጎሳ የሆነ ራሱን የቻለ ጎሳ ነው ባሪቅ የሚባለው ባሪቃዊ ነው وهو ባሪቅ ብኑ ዓዲ እብን ሐሪታ ወኢነማ ቂለ ለሁ ባሪቅ ባሪቅ የተባለው የዘራቸው መጠሪያ ሰውየው ባሪቅ ይባላል የዘሩ ዋና መሪ ማለት ነው لأنه نزل عند جبل يقال له بارق بارق የሚባል ተራራ አጠገብ ነበር የኖረው ፈንሲበ ኢለይ በተራራው ተሰየመ ሰሐቢይ ይህ ሰሐቢይ ነው ዑርወቱል ባሪቅ የሚባለው ሰሐቢይ ነው استعمله ዑመር على قضاء الكوفة ኩፋ ላይ ቃቢ አድርጎ ዑመር ሽሞት ነበር ፈሰከነ ቢሃ ኩፋ ላይ ኑሯል ወዑደ ፊህም እነሱ ጋር ነው የሚቆጠረው ወሐዲሱሁ عندهم ሐዲሱም ራሱ ከኩፋ ሰዎች ሐዲስ ውስጥ ነው የሚመደበው ዑርወቱል ባሪቅ ረዲየላሁ ተዓላ ዐንሁ አነ ነብዩ ሰለላሁ ዐለይሂ ወሰለም አዕጣሁ ነብዩ ሰጡት ዲናርን አንድ ዲናር ሰጡት ለየሽተሪ ቢሂ ኡዱሕየተን አው ሻተን አንድ ሲ ኡዱሕያ እንዲገዛ ወይንም አንዲት በግ እንዲገዛ ሰጡት። እስቲ እንካ በግ ግዛና አሉ። به شاتين ሁለት ሻቶችን ሁለት በጎችን ገዝቶ መጣ። فباع إحداهما አንዷን ሽጦ بدينار በአንድ ዲናር ሸጠና فأتاه بشاة አንድ ፍየል ይዞ መጣ። ትርፍ ማለት ነው። አንድ ዲናር ሰጡት። ምን እንዲገዛ ነበር የሰጡት? አንድ ፍየል ግዛና ና አሉና አንድ ዲናር ሰጡት። ሄዶ ሁለት ፍየሎች ሁለት ሻቶችን ገዛና አንዷን ሸጣት በአንድ ዲናር አንድ በግ በነፃ ይዞ መጣ ማለት ነው። ኡዱህየተን ለኡዱህያ የምትሆን የደረሰች አንድ በግ ይዘና አሉት። አው ወይ ሻተን ያሉት ቸኩራዊ ነው። ፈጅተራ ቢሻተን ሁለት ሻቶችን ገዛ በዛች በአንድ ዲናር። እዛው ዘወር አለና የአጋጣሚ ሲጠይቁት በጣም ፈላጊ አግኝቷል ማለት ነው። ሰባ ኢንዳሁማ አንዷን ሸጣት ቢዲናሪን በአንድ ዲናር ፈአታሁ ቢሻትን ያቺኛይቱን በግ ይዞላቸው መጣ እና ወዲናር አንድ በግና አንድ ዲናር ይዞ ወደ ቤት መጣ ፈደዓ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ቢልበረካ በበረካ ዱዓ አደረጉለት ሲበይዕ ሽያጭ የተባረከ ይሆናል ንግዲህ ያዋጣ ጥሩ ነጋዴ የተዋጣለት ያድርግህ ፈካነ ነበረ ይህ ሰው ለው ይሽተራ ቱራበን አፈር ቢገዛ ለረቢሐ ቢህ ያተርፈው ነበር አፈር ቢሸጥ ገዛ ያጣል አፈር በዛ ጊዜ ያለው የለውም። አሁን እኮ ውድ ነው ይሸጣል። አይሸጥም። በቃ ያን ማንኛውም ያገኘውን ነገር በቃ ይሄ አይሸጥም የተባለ ነገር ይሸጥለት ነበር። ነብዩ አለይሂ ሰላቱ ወሰላም ዱዓ ስላደረጉለት ለው ይሽተራ ቱራበን አተር ቢገዛ እንኳን ለረቢያ ሐፊዝ ያተርፈው ነበር። ገዢ ይመጣና ይገዛው ነበር። የሆነ ሀጃ ያላቸው ሰዎች ያጋጥመዋል። እንደዚህ የተባረከ ነጋዴ እንደው እንደው አደረጉለት። ረዋሁል ኸምሳ። ስለዚህ ግማሽ በግማሽ አንድ ሰው ቢያተርፍ እ ችግር የለም ገበያ ላጥበት አይቀር እንጂ እንደዚህ አይነት አጋጣሚ ካገኘ ችግር የለም። رواه الخمسة إلا النسائي نسائي سجر ذكروتال وقد أخرجه البخاري في ضمن حديث ولم يسق لفظه قالوا سوء هن أستكاكون على متهم وأورد الترمذي له شاهدا شاهدا صلتان ለዚህ ሐዲስ የሚያጠናክረው ማለት ነው። ምን ሐዲስ የሐኪም ኢብኑ ሒዛም ሌላ ሐዲስ አለ። ቡኻሪ ዘግቦታል። ቢምን ሐዲስን በሆነ ሐዲስ ቢምን ነው የዘገበው። ቢምን ማለት በውስጥ መልእክቱን አቅፎ ይዟል ማለት እንጂ ዳይሬክት ሐዲሱን ዘግቦታል ማለት አይደለም። ቢምን ሐዲስን በሆነ ሐዲስ ውስጥ አያይዞ ውስጥ ላይ ዘግቦታል። ይሄን ሐዲስ ለብቻው ቋሚ የሆነ ቋሚ የሆነ ለብቻው አውጥቶ አይደለም የዘገበው። በሆነ ሐዲስ ውስጥ ወይ ታሪክ ሲናገር እዛው ጨምሮ ተናግሮታል። ቢምን ማለት ነው። በውስጥ አዋቂነት አለ። ولم ينطق لفظة لين عرفت نجر مولو بمولو عستكاثون على مدهو وأورد الترمزي له شاهدا لذي حديث شاهدا صلتال ترمزي من حديث حاكم ابن حزام اللي الزهو يستجب لي لأي مات أناكر ليلة حديثة من معظم وعن أبي سعيد الخضري رضي الله تعالى عنه أن من صلى الله عليه وسلم نبي عليه الصلاة والسلام نهى تلكل عن شيء عن شراء ما في بطون الأنعام بإنسفوس ما هزقنوس كيال للمجزات كالقلوان النبي عليه الصلاة والسلام حتى تضع እስከምትወልድ ድረስ ጽንስን መግዛትም ሆነ መሸጥ አይፈቀድም እያሉ ነው። ነብዩ ሰለላሁ ዐለይሂ ወሰለም ነሃ ከልክለዋል። አንሽራኢ መግዛትም ማፊ በጥኒል አንዓም በእንሰቶች ሆድ ውስጥ ያለን በጽንስን መሸጥ ከልክለዋል ነብዩ ዐለይሂ ሰላቱ ወሰለም። ሀታ ተበአ እስከምትወልድ ድረስ ክልክል ነው። እርጉዟን ለመሸጥ ይቻላል ይቻላል። ልጁን ግን መሸጥ አይቻልም። ወንድ ይሁን ሴት ይሁን ይወለድ አይወለድ አይታወቅም። መጅሁል ነገር ያልተያዘ ነገር መሸጥ ነው። መምሉክ ያልሆነ ነገር እንደመሸጥ ነው የሚቆጠር መጅሁል የሆነ ነገር አንሽራኢ ማ ፊ ቡጡኒል አንዓም እንስሶቹ ማህፀን ውስጥ ያለን መሸጥ እርግዝናን አይፈቀድም። ሀታ ተባ እስከሚወልዱ ድረስ ወአንበይ ኢማ ፊ ቡሩዒሃ በጡቷ ውስጥ ያለንም እግቷ ውስጥ ያለንም መሸጥ አይፈቀድም። ወተት አንድ ኩባያ ወተት ሊሆን ይችላል። ግዛኝ አንድ ኩባያ ወተት ይችላል። አይፈቀድም። አረቦች ያደርጉት ነበርና አሁን ዋናው ይህንን አይደለም ማየት ያለባቸው። ሌላ ቦታ የማይታወቅ ያልታየ ነገር ያልያዝነውን ያልመለክነውን ነገር መሸጥ አይፈቀድም። በሰዎች ላይ ማመጣል ምን እንደሆነ የማናውቀው ነገር መሸጥ አይፈቀድም። ኑር አይኑር ይሄ ነገር ምን ያክል ይሁን ይኑር አይኑር የማይታወቅ ነገር ነው። ወአን ፊ ዱሩዒሃ እጡት ውስጥ ያለንም እግት ውስጥ ያለንም መሸጥ አይፈቀድም። ወአንሽራኢል አብድ ዓብድ ባሪያንም መግዛት አይፈቀድም። ወሆ አቢቅ ኮብሎ እያለ የኮበለለን ባሪያ መሸጥም አይፈቀድም። ለምን? ሰውየው ሚልክ ውስጥ አይደለም ያለው፣ በእጁ ስራ አይደለም ያለው። የኮበለለን ባሪያ ሸጬልሃለሁ አይፈቀድም። ይሄ አሁን የሆነ ተፍሲል ነገር ይኖረዋል አለ። ይሄንኛው ሰውዬ የሚያገኝበት ምን ሳለ ነው ሐሪም ማለት ነው። የኮበለለን ባሪያ መሸጥም አይፈቀድም አይፈቀድም። ወአንሽራ ኢልመጋኒም የምርኮንም ድርሻ መሸጥ አይፈቀድም። ሀታ ተቁሰነ እስከምትከፈል ድረስ ኩፋሮችና ሙስሊሞች ጅሃድ አድርገው የተማረከው ምርኮ አንድ ቦታ ተቆሎ እያለ መቼም የሆነ ነገር ስለሚደርሰኝ እቃ አለኝ ግዛኝ ብሎ መሸጥ አይፈቀድም አይፈቀድም። ይሄ አሁን ምን ስለሆነ ነው? መጅሁል ነገር የማይታወቅ ነገር መሸጥ ነው። መጅሁል ነገር መሸጥ ነው። የቱ እንደሚደርሰው ምን እንደሚደርሰው አልታወቀም። ወአንሽራ ሰደቃት ሰደቃንም መሸጥ እንደዚሁ ክልክል ነው። ሐታ ቱቅበበ እስከምትያዝና እጅ እስከምትገባ ድረስ አንድ ድሃ እከሌ እህል እንትን እየሰፈረና አውድማ ወይም የሆነ ቦታ ላይ አጠራቅሞ ስላለ እህል ዘካ ማውጣቱ ስለማይቀር ብሎ እህል ትገዛኛለህ ብሎ ለሌላ ሰው መሸጥ ያስፈቀደ አልገባችም? የበግ ዘካ አለ አይደል? የግመልም ዘካ አለ፣ የፍየሎች ዘካ አለ አይደል? በቃ አንዘሳ ፍየል ምን ሊደርሰኝ ይችላል ብሎ አንድ ድሃ ፍየል ትገዛኛለህ ብሎ ሌላ ሰው ጋር ሄዶ መሻመት አይፈቀድለትም። ምን እስከሚል ድረስ እስከሚያስገባ ድረስ አታቶቅ በባ አይፈቀድም። ወአንበርበት ልጋኢስ በመረብ የሚያጠምድም ሰው ደግሞ የእሱም በመረቤ የሚይዘውን አሁን አጥምጄ የሚይዘውን ሽጭላለሁ አይፈቀድም። ይሄ አይታወቅም ስንት አሳ እንደሚይዝ ዶርበተል ጋኢስ ይባላል። የአጥማጅ ያጠመደው ማለት ነው። አጥማጅ የሚያጠምደውን መሸጥ አይፈቀድም። አሁንም ምን ያክል አሳ እንደሚይዝ አንድ አሳ ይምጣ፣ ሁለት አሳ ይምጣ፣ ሶስት አሳ ይምጣ፣ አስር አምሳ አሳ ይምጣ አያውቅም። ነገር በጥቅሉ መሸጥ አይፈቀድም። ሸሪዓቱል እስላሚ ነው። አልተግባባንም? እ ወይም ምን ብለዋል? ወአን ዘርበቲ አልጋኢስ ማለት የሚሰጥሙ ሰዎች ዋነት እንትኖች ውስጥ ይሰጥሙና ይገቡና ምን ይዘው ይወጣሉ? ድንጋይ የተለያየ የተከበረ ድንጋይ ምናምን ነገር አለ ውስጥ ላይ ባህር ውስጥ የእንትን ወይ ምንድን ነው የሚገኘው? እንትን ውስጥ ጀውሃር ምናምን ነገር ይገኛል። ውሃ ውስጥ አሳ ውስጥ ይገቡና ምን ያደርጋሉ? የሆነ ነገር ማዕድን ነገር ይዘው ይወጣሉ። አሁን ገብቼ ይዤ የምወጣውን ነገር ሽጥላለሁ፣ አይፈቀድም። ራኢት ማለት ሰርጓጅ ማለት ይሆናል። ሰርጓጅ ማለት ይሆናል። እየገቡ የሚወጡ ይመዕን ልጋት ከውሃ ውስጥ እየሰመጡ የሚወጡ ማለት የዋናተኞች ዋናተኞች ከውሃ ውስጥ የሚያወጡትንም ሸጨልሃለሁ ማለት አይፈቀድም። ይዘው ከመውጣታቸው በፊት የሚያወጡትን ያክል አይታወቅምና ምን ይዘው እንደሚወጡም አይታወቅም፣ መጠኑም አይታወቅምና ሁሉም ገረር አለበት። አና አጉሱ ፊል በህር ውሃ ውስጥ አሁን ልሰጥም ነው እገባለሁ ወደ ውስጥ ፈማ ይዤ የምወጣው ነገር ከሆነ ከላንተ ይሁንልህ ቢከዛ ሚነል ማል መቶ ብር ትገዛኛለህ። አሁን የማወጣውን ሉል፣ አሁን የማወጣውን ጀውሃር፣ አሁን የማወጣውን ማዕድን ይህን ያክል ትገዛኛለህ ማለት አይፈቀድም። እነሱ ዋናተኞች ወይንም ደግሞ ተርጓጆች የሚያወጡት ማለት ነው። ማለት እነዚህ የቁርስ ሲልባህ ባህር ውስጥ የሚሰጥሙትና የሚወጡት ናቸው። ለዛሊከ አሳም ይዘው ይምጡ፣ ጀዋሂርም ይዘው ይውጡ አይፈቀድም። ገረር ነው፣ ማታለል ነው። ምን ያክል ይዘው እንደሚወጡም አይታወቅም። ረዋሁ ኢብኑ ማጀህ ወልበዛር ወዳረ ቁጥኒ ቢሰነድን ضعيف ضعيف በሆነ ሰነድ ዘግቦታል። ወላኪን الحديث صحيح ወለሁ ሸዋሂድ ምስክሮች አሉት። ብዙ የሚያጠናክሩት ሐዲሶች ስላሉት ይተነስራል ሐዲስ ምንድነው የምንረዳው ከዚህ በእጅ ያልገባን ነገር ያልታወቀን ነገር መሸጥ ይሄ ሚን ባቢል ገረር ነው። ሰዎችን ማታለልና መሸወድ ስለሆነ አይፈቀድም። وعن وعن ابي مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم الله መላእክተኛ ምን ይላሉ? لا تشتروا السمك አሳን እንዳትገዙ ፊልማ ውሃ ውስጥ ያለን አሳ እንዳትገዙ فإنه غرر እሱ ራሱ መታለል ነው ብለዋል። ገረር ነው መታለል ነው። እዚህ ባህር ውስጥ ያለን አሳ ሽጨላለሁ አለ እዚህ አይነት አለ ወይ ደግሞ በሰማይ ላይ የሚጓዝን እንትን ንብ ሽጨላለሁ አይፈቀድም። ገረር ናቸው እነዚህ ሁሉ ያደርጉት ነበር አረቦች ብዙ رواه أحمد وأشار إلى أن الصواب وقفه وقفه إلى أن الصواب وقفه ሐዲሱ መውቁፍ እንደሆነ ነው ትክክል አድርገው የተናገሩት። አህመድ ዘግበውታል። ትክክለኛው ዘገባ ግን መውቁፍ ነው፣ መርፎ አይደለም። ሐዲስ መውቁፍ ነው ማለት ማን ላይ የቀረ ነው ማለት ነው። አብደላህ ብን መስዑድ ራሱ የተናገረው እንጂ የነብዩ አይደለም። መውቁፍ ነው ማለት መርፎ ከሆነ ነብዩ ጋር የደረሰ ነው። وعن ابن عباس رضي الله تعالى عنهما قال نهى رسول الله صلى الله عليه وسلم ስለደከመኝ ነው አፎ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከልክለዋል። ምን አንቱባ አተመረቱን ፍራፍሬ እንዳይሰጥ ሀታ ጡዓመ ለመመገብ እስከምትደርስ ድረስ ለመመገብ እስከምትደርስ ድረስ ምግብ እንዳይሰጥ ከልክለዋል። እሸት በጣም እንጭጭ የሆነ ገና ያልደረሰ ለጋ ማለት ነው፣ ጥቅም የሌለው ያ እንዳይሸጥ ከልክለዋል። ምን ብለን ነበር ከኋላ የቀራ ነው? ምን ነበር አረብያው ገና በጣም ለጋ بعد قبل بدو صلاحها መጥቀሙ ለሰው ግልጽ ከመሆኑ በፊት መሸጥ ክልክል ነው ብለን ያለው ምን ነበር እሺ ሙኻበራ ነው ሙዛበና ሙኻበራ ሙኻበራ ሙዛበና ማለት ምንድን ነው? ዛፍ ላይ ያለው ምን ይዘለው ነሐ ረሱሉላህ ሰለላሁ ዐለይሂ ነብዩ ከልክለዋል። አንቱ በአተ መረቱን ፍራፍሬ አታቱ አታቱጣን ለመመገብ እስከምትደርስ ድረስ ገና ለጋ የሆነ ነገር አይሸጥም። ፍራፍሬ ምንም ይሁን ምንም ይሁን ማንጎም ይሁን ሙዝም ይሁን መጥቀም ከተቆረጠ በኋላ ይሄ ነገር ለመቅላት እኮ ደርሷል፣ ይቀላል እንጂ አይበላሽም የሚባልበት መድረስ አለበት። ገና ምንም ገና እንደወጣ ብትቆርጠው ይቀላል እንዴ? አይቀላም፣ ይበላሻል እንጂ ይሄ አይቀርም። አታቱ ጣም ለመመገብ እስከሚደርስ ድረስ መሸጥ የለበትም። ወላ ባ ሱፉን ሱፍ መሸጥ የለበትም። ጠጉር አላ ባህሪን ጀርባ ላይ ያለ እዚች ግመል ጀርባ ላይ ያለ የግመል ጸጉር፣ እዚች በግ ላይ ያለ የበግ ጸጉር ሽጭ አይባልም። ምን ካደረገ በኋላ መሸጥ ያለበት ከላጨ ከቆረጠ በኋላ ነው። ወላ ለበኑን ወተትም አይሸጥም ክልክል ነው። ሲበራዕን ምን ውስጥ ያለን አልኳቸው። ጡት ውስጥ ያለ ግት ውስጥ ያለን ወተትን መሸጥ በግምት አይፈቀድም። ይህ ሁሉ ገረድ ማታለልና ያልተጨበጠን ነገር መሸጥ ነው። እንደዚህ አይነት ስራ እንዳትሰሩ እያሉ ነው ነብዩ ሰላቱ ወሰላም። ረዋሁ ጠበራንዩ ፊል አውሰጥ የሌለን ነገር መሸጥ የሚቻልበት አለ። ምን ላይ ሰለም እንቀራለን ኢንሻአላህ። ሲባቢ ሰለም ሰለም ላይ እንቀራዋለን። እንደዚህ አይነት እቃ አመጣላለሁ፣ እንደዚህ አይነት አመጣላለሁ፣ በዚህ ቀን በዚህ ዕለት ብሎ ተቆራርጦ ይመጣበታል። እሱ ባቡ ላይ ይመጣልና ኢንሻአላህ ወላ ይባዑ ሱፍን አላ ባህር ጀርባ ላይ ያለን ሱፍን መሸጥ ጸጉር የሱፍ ሱፍ ይሄ ሱፍ አይደለም። እሺ ጀርባ ላይ ያለ ሱፍ ማለት ምንድን ነው? ጸጉር ማለት ነው። ወላለ በሉ ሲበርዕን በርዕ ውስጥ ወተት መሸጥ አይፈቀድም አይታወቅምና ምን ያክል መጠኑ እንደሆነ ይውጣ ይውጣ አይታወቅም። ረዋሁ ጠበራንዩ ፊል አውሰጥ ባረ ቁጥን وأخرجه أبو داود في المراسيل ዘግበውታል። لعكرمة ከዕክሪማ በተያዘ في مراسيل أبي داود ም ላይ ተዘግቧል። والراجح ራጅሕነቱ ሐዲሱ مرسل መሆኑ ነው። وأخرجه أيضا موقوفا موقوف ም ተደርጎ ተዘግቧል። ከሙርሰልነት ወጥቶ ወላኪን መርፉ አልሆነም موقوف ሆኗል። አለ ኢብኑ አባስ በኢስናድን ቀውይም ተዘግቧል። ወረጀሐሁል በይሐቂዩ በይሐቂይ ሐዲሱ موقوف ነው ብሏል። ولكن هذا الحديث ይህን ሐዲስ በምን ይደገፋል? በላይኛው እንትን ላይ በተዘገበው ሐዲስ ከአላ ሰዒድን አልኹድሪ በተዘገበው ሐዲስ ተመሳሳይ ትርጉም ነው ያላቸው፣ ተመሳሳይነት አላቸው። እንትን ነሃ ረሱላ ስለ ላ አንቱ በዓ ተመረቱን ሐታ እዛ ሙኻበራ ውስጥ የዘገብነው ሐዲስ ይችን ብቻዋን ይደግፋታል። ችግር የለም። ወላ ዩባዑ ሱፉን አላ ባህሪን የሚለው አለ። ወላ ለበኑን ሲበርዕን ላይ ዘግበነዋል አለ። የምትቀረማን ብቻ ነው? ወላ ዩባዑ ሱፉን አላ ባህሪን የሚለው ብቻ ነው የሚቀረው። እሱ ብቻ ነው የሚቀረው አይደል? እሱም መገረር አለበት። አሁን ምን ያክል መጠኑ ምን እንደሆነ አናውቅም። ግመል ጀርባ ላይ ወገቧ ላይ ላይ ያለው ጸጉር አናውቀውም ምን ያክል እንደሆነ መታወቅ አለበት ማለት እና ደግሞ በእጁ ያዘ መሆን አለበት ለመሸጥ وعن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم نهى عن بيع المضامن ነብዩ አለይሂ ሰላቱ ወሰላም መባሚን እንዳይሸጥ ከልክለዋል። መባሚን ማለት በግመል ጀርባ ላይ ያለ ኮርማ ላይ ያለ ስፐርም ማለት ነው። መባሚን ማለት መባሚን ማለት ወልመላቂህ መላቂህንም ከልክለዋል ነብዩ አለይሂ ሰላቱ ወሰላም ጽንስን ማለት ነው። ጽንስን ማለት ነው። መላቂህ ጽንስ ማለት ነው። ጽንስ ኒቃህ ማለት ምንድን ማዳቀል ነው አይደል? መላቂህ ማለት የተዳቀሉ ማለት ነው። ጽንሶች ማለት ነው። የተዳቀሉ የወንድና የሴቱ እንቁላል የተዳቀሉት መላቂህ ይባላሉ። ፕሉራል ነው። እሱም ከልክለዋል ነብዩ አለይሂ ሰላቱ ጽንስ መቼ ከኋላ ቀርተነዋል ይሄን መባሚንንም ከልክለዋል። መባሚን ማለት ደግሞ በግመል ጀርባ ላይ ወይንም ደግሞ በእንሰሶች ጀርባ ላይ በእንትኖች ጀርባ ላይ ያለ ያ ማለት ስፐርም መሸጥ ክልክል ነው ማለት ነው። ምን ያደርጋሉ? ለዚሁም እንትን የሚያደርጉት ወንድ አለ አይደል? ባለፈው ባየ ነው ማለት ነው። ፈረስ ከፈረስ በቅሎ ይወለዳል። ፈረስና ምን ግንኙነት አድርጎ ነው በቅሎ የሚወለደው? አህያ ነው አይደል? ወንዱ አህያ ሴት ፈረስ ግንኙነት አድርጎ ምን ይወለዳል? በቅሎ ይወለዳል። የግድ ይሄ ፈረሶቹን እንትን የሚለው ፈረሶቹ ጋር ግንኙነት የሚያደርገው እንትን አህያ ምንድን ነው ስሙ? ምን ነበር ስሙ? ስም አለው። ፈርታችሁ እሺ። እሱን ምን ያደርጉታል? ይቀለባል ይቀለባል፣ ቤት ውስጥ ይቀመጣል። የዛ የአህያው ባለቤት ከፈረሰኝ ከፈረስ ይዘው ከሚመጡት ገንዘብ እየተቀበለ ምን ያደርጋል? ግንኙነት እንዲያደርግ ያደርጋል። ከዛ በቅሎ ትወልዳለች ማለት ነው። ይሄ ስፐርሙን መሸጡ ክልክል ነው። ለምን አይታወቅም። ሀዳ ገረር አይሆን ገረር ነው። አሁን የተደረገው ግንኙነት ጽንስ ሲሆን አይሁን አይታወቅም። ይረገዝ አይረገዝ አይታወቅም። የማይታወቅ ነገር ነው የተሸጠው ማለት ነው። ተጋብተን መላቂህ ምን ማለት ነው? መባኒ ማለት እ የፈረንጅም ይሁን የሀበሻም ይሁን የኬንያ አይቻልም። ስለማይታወቅ መጅሁል ስለሆነ ነው የተከለከለ። ምን ማዳቀል እኮ ችግር የለውም። ማዳቀል የሚባል ነገር ክልክል አይደለም። ታዳቅላለህ። አግሪካልቸር ውስጥ የማዳቀል ስራ ይሰራል አይደል? እሱ ክልክል ነው ማለት አይደለም። ማዳቀል እንደፈለክ ማዳቀል ይቻላል በመርቱ ወቅቱ ምን ማለት ማዳቀሉ ሳይሆን የተከለከለው መሸጡ ክልክል ነው መጅቡል ስለሆነ አባባል መሐመድ ነው ጥያቄ እንደዛ ነው እንደዛ ነው ማዳቀሉ ይቻላል ይፈቀዳል ችግር የማይፈቀደው ምኑ ነው ሰው ግን ማዳቀል አይፈቀድም وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ምን ይላሉ من اقال مسلما مسلما እንዲነድም ያደረገለት ሰው በይዓተሁ ከበይዑ የተመለሰለት ሰው አቃለ አላሁ አስረተው የእሱን እንት ወንጀሉን አላህ ይቅር ይለዋል። መን አቃለ ማለት የመለሰለት ማለት ነው። ሲነድም ገዝቶ ነበር፣ የሆነ እቃ ገዝቶን ነበር። ገዝቶት በቃ እኔ የገዛው ያለ ኢኮኖሚ ነው። አሁን ብሬን ሁሉ እንዳለ እሱ ላይ ጫንኩት። ስለዚህ ይህንን እቃ መልስልኝ፣ ብሬን ስጠኝ፣ እቃን ውሰድ ብሎ ከለመነ ምን መደረግ አለበት? እሺ በቃ አምጣ ማለትና የእሱን ጭንቀት መገላገል አለብን። ስለዚህ መን አቃለ ሙስሊመን ሙስሊምን እሺ ብሎ ሲነድም የተቀበለው እሺ አምጣ ገንዘብህን እንካ ያለ ሰው አቃለላሁ አስረተው ወንጀሉን አላህ ይቅር ይለዋል። ይነድምለታል ማለት ይተውለታል፣ ይቅር ይለዋል ማለት ነው። መን አቃለ ሙስሊመን ምን ማለት ነው? አቃለ ሲነድም የመለሰለት ማለት ነው። ሙስሊመን አንድ ሙስሊም መጥቶ ሲነድም የመለሰለት እሺ ብሎ መን አቃለ ሙስሊመን ለአንድ ሙስሊም እቃውን ወይንም ገንዘቡን የመለሰለት ሲነድም በይዑን ያፈረሰለት ሽያጩን እሺ ብሎ ያፈረሰለት ይህ ሰው በይዓተው የዛኔ ሙስሊም ሽያጭ ያፈረሰለት እሺ ትችላለሁ ብሎ ገንዘቡን ከመለሰለት አቃለ አላሁ አስረተው ወንጀሉን አላህ ይቅር ይለዋል። እሱንም ማለት ነው أيشتري أحد شيئا ثم يندم عليه لظهور الغبن أو لزوال الحاجة أو لشيء آخر ገዝቶት ነበር ሌላ ቦታ ወይ ተገዝቶለት ሊሆን ይችላል። ፈየልተሚሱ ሚን አልባኢዕ ሻጩንም ፈለገው። እባክህ አለና ይህንን እቃ ውሰድልኝ፣ እኔ ያልተገዛልኝ መስሎኝ ድጋሜ ነው የገዛሁት፣ ስለዚህ መልስልኝ ሲል እሺ ብለህ መቀበል ጥሩ ነው። ምንን አላህ ወንጀልን ይምራል ማለት ነው። በዚህ ምክንያት ይሄ እበይ መካከል የሽያጭ ንግድ መካከል ላይ ሙሳማሃ የሚባል ነገር ሰውና ሰው መተባበርና መተጋገዝ አንዱ ሌላው ማስጨነቅ እንደሌለበት እንደውም መፍትሄ መፍጠር እንዳለበት ነው ከዚህ የምንረዳው። ተግባብተናል። هذا وبالله التوفيق السلام عليكم ورحمة الله